ወላ ተቁሉ ሊመን ዩቅተሉ ፊ ሰቢልላህ አምዋት ለዲን አልእስላም ሊኢላይ ከሊመትላህ የሚዋደቁና ህይወታቸውን የሚሰዉ ሰዎችን ሞቷል ብላችሁ ከማንኛውም ሙታኖች ጋር አትቁጠሯቸው አለ አላህ ሱብሓነሁ ወተዓላ። እንደ ማንኛውም ተራ ሙታን አድርገህ እንዳትቆጥሯቸው። በል አህያኡን ወላኪን ላ ተሽዑሩን ሐያተል በርዘኽያ ላይ እያሉ እነሱ በህይወት የሚኖሩ ናቸው። ጥሩ የሆነ ርስቅ እየተረዘቁ የሚኖራቸው የሚኖሩ ናቸው። ለዲነል ኢስላም ብለው የተሰዉ ሰዎች ግን ይህን ልታውቁ አትችሉምና ይላል አላህ ሱብሓነሁ ወተዓላ ወለነብሉወነኩም ብሸይእ ሚነል ኸውፊ ወልጁዕ ወነቅሲ ሚነል አምዋሊ ወልአንፉሲ ወሰመራት ይላል፣ ይመክረናል ጌታ አላህ ሱብሓነሁ ወተዓላ። በዱንያ ላይ እኮ በምትኖርበት ጊዜ ሁሌ ፈልሰስ ብለህ ልትኖር ፈለግ እንዴ ይላል። ሁሌ አንተ ዘና ብለህ ልትኖር ፈለግ እንዴ? እንፈትናችኋለን አይቀርም ይላል አላህ ሱብሓነሁ ወተዓላ። ወለነብሉወነኩም ቢሸይእ ሚነል ኸውፊ ወልጁዕ በተለያዩ አይነት ፈተናዎች ገባ ወጣ ገባ ይመጣል ይገባል አይቀርልህም ይላል። ስጋት በማፍት ኸውፍ ማለት ስጋት አምጥቶ ምን ይፈጠርብኝ ምን ይመጣብኝ እንቅልፍ አጥተህ ታድራለህ። ወልጁ ራብ በለው ድርቅ በለው ወነክት ሚናል አምዋሊ ወለአንፉሲ ወሰመራት ገንዘብ ኢኮኖሚ ዝቅ ይላል ይወርዳል ደህነት ሊይዘኝ ነው ምን ሊሆን ነው ህይወት እዛ ጋር ሲመታ ወበሽር ሳብሪን ያ ሙሐመድ ይላል ምታበስረው በዚህ ጊዜ ግን ይህን ጉዳጉድ አልፈው በትዕግስት በጥሶ ያለፉትን አበስራቸው ያ ሙሐመድ ይላል አላህ ስብሐ ወተዓላ ማን እነዚህ ሳብሮች ማን ናቸው እነዚህ ታጋሾች? አለዚነ ኢዛ አሳበቱ ሙሲባ አደጋው ሙሲባው መጥቶ ግንባራቸውን በሚል ጊዜ ወይነ ጠፋሁ ወይነ እያለ ደረቱን የሚመታ ነው አደለም። መድኃኒት ጠጣለሁ የሚል ነው ወይስ መታነቅ አለብኝ ይሄን ስቃይ ከሚያይ የሚል ነው። ማን ነው ግን ታጋሽ የሚባል አይደለም። አለዚነ ኢዛ አሳበቱም ሙሲባ ቃሉ ኢና ሊላሂ ወኢና ኢለይህ ራጂዑን የሚሉ ናቸዋል። መጣ አደጋው አይደል? እኛም የአላህ ነን። አደጋውንም አምጪ ጌታ አላህ ነው። ነገ ወደ እሱም ተመላሾች እኛ ነን የሚሉ ናቸው ሳቢሮች። ለዚህ ነበር ነቢዩ አለይሂ ሰላቱ ሰላም አሰብሩ እንደ ሰድመቲል ኡላ አሉ። ሰብር የሚባል ነገር አንድ ሰው ታጋሽ የሚባለው አደጋው መጥቶ ግንባሩን በመታ ሰዓት ነው። ያኔ ነው። ሶስት አራት ቀን አልፎ አምስት ስድስት ቀን አልፎማ ሰብረተኝ ምን ይደረጋል? እንችላል ምን ያለ ነው ይላል ሁሉ። ይሄ አይደለም ሰብ በሰዓቷ በመራራዋ ሰዓት ምንም አትቋቋምባት ሰዓት ላይ መጥቶ እንቅ በሚያደርግ ሰው የዛን ሰ ጥርስ ከነከስክ ነው። ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ ከተሻገሩ بزي سبراچو ازي يا يا طوتن سايون يتشال نا يتشال نغر الله يتكالاچو الوان بزي سبراچو اولئك عليهم صلوات من ربهم ورحمه على الله سبحانه وتعالى انزي مالت يا الله اذنت يا الله دعاء رحمته كله مزنبو بنزي لك مصابروش لك واولئك هم المهتدون الى الله سبحانه وتعالى ኢነ ሰፋ ወልመርዋ በጣም ይቅርታ ሰዓት ገድቦናል።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 እንግዲህ በዛሬ ደርሳችን በዚህ በሱረቱል በቀራ ያለንበትና የደረስነው አላሁ ስብሓነሁ ወተዓላ በዚህ በጠራና በጸዳ ከላሙ ሲናገር እነ ሰፋ ወልመርዋህ አለ። ሰፋና መርዋ እኮ ማለት ነው። በነገራችን ላይ ሰፋና መርዋ ማለት ሁለቱም ተራራዎች ናቸው። ከመካ በይቱላ አቅራቢያ የሚገኙ የሆኑ ተራራዎች ናቸው። እነዚህ ተራራዎች ባለፈው ደርሳችን ላይ ስለ ሀጀራ ከህፃኑ ከአራስ ቤት ልጅ ከእስማኤል ጋር ሆና ለደረሰባት ችግር ነቢዩላህ ኢብራሂም ባለቤታቸውን ሀጀራን አሁን እንዳልነው ከአራስ ቤት ከእስማኤል ጋር ወስደው እዛ በይቱላ የተገነባበት የሚገነባበት ቦታ እንዳስቀመጡ ባለፈው ደርሳችን ዳስሰነው ነበር እና ከገጠማት ችግሮች የተነሳ ብዙ እንደተርበተበተች ወጣ ወረድ እንዳሳየች በታሪኩ ተረትነዋል። ጭንቀት በአሳትና በወረራት ሰዓት ሕፃኗን ጥላ በኮዳ የያዘችው ውሃም አልቆባት በትንሽዬ ቀረጢት የያዘችውም ስንቅ ተምር ነቢዩላ እብራሂም አስይዘዋት ሰጥተዋት የሄዱት ሲያልቅና ሲጠናቀቅ ተጠማች፣ ተራበች። ሕፃኑም ከጡቷ የሚያገኝ ነገር ሲያጣ ምን ያህል እንደተሰቃየ ያው ዳስሰነዋል። የልጁን ስቃይና የልጁን በእራብ እንደዚህ ሲንከራትትና ሲፈራገጥ የማየት አቅም ያጣች እናት ልጁን ጥላ መጀመሪያ የወጣችው እነዚህ ተራራዎች ላይ ነው። ዛሬ ደርሳችን የምንጀምር እነ ሰፋ ወልመርወተ የምንጀምረው ሰፋ ተራራ ላይ ወጣች። ጭንቀት ይዟት ትይዩ ናቸው ተራራዎቹ ሰፋም መርዋም አልተረጋጋችም። ሰፋ ተራራ ላይ ግራ ቀኝ ታያለች። እርዳታ የሚደርስልኝ ሰው ካባ ያገኝ ብላ ጭንቀቱ እረፍት አልሰጣትም። ከሰፋ ተራራ ወርዳ ወደ መርዋ መርዋም ላይ እንደዛ ትርበተበት ነበር። ግራ ቀኝ፣ ወደፊት፣ ወደኋላ እያየች እዛም የምትይዝ የምትጨብጥ ነገር ስታጣ ከመርዋም ተራራ ወደ ሰፋ ሰባቴ ነበር የተመላለሰችው። ሁለቱንም ተራራዎች መሃል ሰባቴ ተመላለሰች። አላሁ ስብሓነሁ ወተዓላ ሐጅ ለሚያደርጉ ሰዎችና አላህ ወፍቋቸው ዑምራንም ለሚያደርጉ ሰዎች ከሐጅ ስነ ስርዓትና ደንብ አንዱን መርዋና ሰፋ ተራራ መሃል መመላለስ ሰባት ጊዜ መመላለስ አንድ ህግና ደንብ አረገ። ሐጃጆች ከሐጅ ስነ ስርዓታቸውና ከሚፈጽሙት ተግባራቸው አንዱ ከአሁኑ ከሷ መመላለስ ተወስዶ ሰፋና መርዋ መሃል ሰባት ጊዜ በነገራችን ላይ ከሰፋ ተራራ ወይም ከመርዋ ተራራ ሐጃጆች ሰባት ጊዜ እንዲመላለሱ እንዲሮጡ ህግና ደንብ አድርጎ አላሁ ስብሓነ ወተዓላ ይህን ሲያጸድቅ ከሰፋ ተራራም ቢሆን ከመርዋ ተራራም ቢሆን የሚፈለግና የሚጠበቅ ነገር የለም። ይሄ አላሁ ስብሓነ ወተዓላ አቡድ ይባላል ብዬ ባለፈው ደርሳችን ከጠቀስኳቸው ነገሮች አንዱ ይሄ ነው። አላህ አዞህ ምትሰራ የአላህን ትእዛዝ መፈጸም በራሱ ኢባዳ ነው። በዛ በምትፈጽመው ጉዳይ ነገር ላይ ግን ምንም የምትንጠለጠል ነገር ሳይኖር ሐጃጆች ከሐጅ ስነ ስርዓትና ተግባራቶች አንዱ የሆነውን ሰባት ጊዜ ሰፋና መርዋ መሃል መዞር ጠዋፉ አጠዋፍ በይነ ሰፋ ወይም ሳኢ በይነ ሰፋ ወልመርዋ ይባላል። መሮጥ በመሃሉ ሰባት ጊዜ ሀጃጆች ስለዚህ ሰፋ ተራራ ላይ ወይም መርዋ ተራራ ላይ የሚያገኙትም ነገር የሚቀርባቸውም ነገር ተራራው የሚሰጣቸውም ነገር የሚነሳቸውም ነገር የለም። ተአቡድ ነው ይሄ። ልክ ስለ ቂብላ እንደተናገር ነው። ሊላህ ልመሽሪቅ ወልመግሪብ ለአላህ ምስራቁም ምዕራቡም ገርቡም ሸርቁም የአላህ ነው። ሰሜኑና ወይም ወደ በይቱላ መመለሳችን ያ አቅጣጫ ብቻ የአላህ ነው ማለት አይደለም። ወይንም ከዚህ አቅጣጫ ሰላት ስንሰግድ ኢባዳ ስናደርግ የምንጠብቅና የምንፈልግ ነገር የለም። ተአቡድ ይባላል ብለናል። ይሄም እንደዛ ነው። ስለዚህ ከዛ በፊት ግን አንድ ነገር ነበረ። ሀጃጆች እንዳልኳችሁ ከሀጅ ስነ ስርዓት አንዱ ሳይ በሰፋ ወልመርዋ ህግና ደንብ አድርጎ አላህ ሲያስቀምጥ ዲን እስላም ከመምጣቱ በፊት በአያመል ጃሂልያ ጊዜ ዲን ባልታወቀ ጊዜ ቁረይሾች፣ አረቦች በእነዚህ ተራራዎች ላይ አንድ የሚያመልኩትን አማልክት ሁለቱም ተራራዎች ላይ አስቀምጦ ነበር የሚኖሩት። ኢሳፍና ናኢላ ይባላሉ። እነዚህ ማምለኪያዎች በሁለቱም ተራራዎች ላይ ነው ያሉት፣ በሰፋም በመርዋ ኢሳፍና ናኢላ። ከዛ በኋላ ሙሽሪኮች እየመጡ ያመልካሉ፣ ይሰግዳሉ፣ ይስማሉ። ግማሹ ነዝር ስለት ይገባል። ሌላም ሌላ ሌላ ሰፋና መርዋ መሃል ከሀጅ ስነ ስርዓቶችና ደንቦች አንዱ ነው ብሎ አላሁ ሱብሓነሁ ወተዓላ ይህን ህግና ደንብ ሲያስቀምጥ የነብዩ ተከታይ የሆኑ ሰሃባዎች ትንሽ ከበዳቸው። በአያመል ጃህልያ ጊዜ ይሄ አሁን ያልኳችሁ እነዚህ አስናሞች አሉ። እዛ ሳኢ በይነ ሰፋ ወልመርዋ በምናደርግበት ጊዜ ከዛ ጋራ ይመሳሰልብናል የሚል ውስጣቸው ላይ ትንሽ እረፍት ነሳቸው። ይህን አላሁ ስብሓነ ወተዓላ ተረዳና ሊያብራራ ሊገልጽላቸው ፈለገ። እነ ሰፋ ወልመርዋ አለ። እነዚህ ሁለቱ ተራራዎች እኮ ይላል እነዚህ ሁለቱ ተራራዎች ሰፋና መርዋ ሚን ሸዓኢሪላህ ያለ አላሁ ስብሓነሁ ወተዓላ የአላሁ ስብሓነሁ ወተዓላ የሐጅና የኡምራ ህግና ደንብ ከተቀመጠላቸውና ከተወሰነ ቦታዎች አንዱ ምልክቶች ናቸው። ከተራራዎቹ የሚፈለግ ነገር ምንም ባይኖርም ተግባሩ እንዲፈጸም አላህ ካዘዛቸው ቦታዎች አንዱ ናቸው አለ። ፈመን ሀጀል በይተ አው ኢተመር አለ። ፈመን ሀጀል በይተ ማለት በይቱላን የቀሰደ የነየተ ሰው ማለት ነው። አው ኢተመረ ወይንም ኡምራን የቀሰደ የነየተ ሰው ሀጅ አደርጋለሁ ወይም ኡምራን አደርጋለሁ ያለ ሰው ለዚያራ መሄድ ሲፈልግ ፈላ ጁናህ ዐለይሂ አን የጠወፈ ቢሂማ አለ። አይክበዳችሁ። ድሮ ኢሳፍና ናኢላ የሚባሉ ሰዎች የሚያመልኩት ጉዝ የሆነ ነገር እዛ ስለነበረ ከዛ ጋር አይገናኝብንም ወይ ብላችሁ ውስጣችሁን የሚረብሽ ነገር የለምና በይነ ሰፋ ወልመርዋ መሮጥ ሰባት ጊዜ የኔን ትእዛዝ መፈጸም እንጂ ኢሳፍና ናኢላን ለማምለክ አይደለም። የሚገናኝ ነገር የለም፣ አይክበዳችሁ። ስለዚህ ፈላ ጁናህ አለይህ أن يتطوف به معلا منم ونجل اللو ونجل لنورو إجلال بلا تبستاتو لأيك باداتو إلا الله سبحانه وتعالى ومن تطوى خيرا حال حج متو وينم لأمرا خير سرا ملكام سرا وتن إسرا اللو يميل سو فإن الله جيت الله شاكر عليم የሚሰራውን ኸይር ስራ የሚሰራውን መልካም ስራ በጥሩ ሰዋብና በጥሩ አጅር ከፋይ ጌታ እኮ ይላል አላህ ሱብሓነሁ ወተዓላ። ከዚህ ከወጣ በኋላ ስለ የሁዳዎች ሐቅን ደባቂዎች፣ ስለ ነቢዩ መኖርና መምጣት መላክ፣ ስለ ቁርአን መውረድ በተውራት የተነገረውን በኩቱበ ሰማዊያ የተገለጸውን የሚደብቁትን ሰዎች የሚጠብቃቸውን ነገር ወደ መግለጽ ገባ። إن الذين يكتمون ما أنزلنا من البينات والهدى إلى الله سبحانه وتعالى እነዛ እኛ ያወረድናቸውን ደላኢሎችን የሙሐመድ ነቢይ ሆኖ መላክን በግልጽ በኪታቦች በተውራት በእጃቸው ባለ ክቱቦች የገለጽነውን ደባቂዎች ዲን እስላም ትክክለኛና ቀጥ ያለ መንገድ መሆኑን ጭምር ደባቂዎች ሚን ባዕድ ማ በየናሁ ሊናስ ፊል ኪታብ በኩቱበ ሰማዊያ እንዲሁም በተውራት ግልጽ አቅረን ከነገርንና ካሳወቅን በኋላ ደባቂዎች አለ አላህ ጋር እነዚህ የሚጠብቃቸው أولئك يلعنهم الله ويلعنهم اللائنون على الله سبحانه وتعالى እነዚህ የአላሁ ስብሓን ወተዓላ እርግማኔ እንዲሁም የረጋሚዎች እርግማኔም ጭምር ይደርስባቸዋል አለ የመላይካዎችም የሁሉም ኸልቅ ፍጡራን በአጠቃላይ ምናልባት ከእንደዚህ አይነት ባህሪ ከነሱ ውስጥ ደግሞ ተመዘው ሾልከው ኢለ ለዚነ ታቡ ወአስለሁ ወበየኑ ፈኡላኢከ አቱቡ አለይህ ምናልባት ከነሱ ውስጥ አይ ሐቅን አንለቅም ብለው ለሰሩት ላደረጉት ነገር ተቆጭተው ቁጭት ውስጥ ገብተው ተውበት ያረጉ ወአስለሁ መጀመሪያ በመደበቅ የቁርአንን ሐቅ መሆኑን የነቢዩን መላክ ሲደብቁ የነበረውን ያስተካከሉ በተገላቢጦሹ ወበየኑ ለሰዎች ደግሞ ሐቅና እውነታውን የገለጹ ያስረዱ ያብራሩ ፈኡላኢከ አቱቡ አለይህም እኔ እተውላቸዋለሁ ለነዚህ ወአነ ተዋቡ ረሂም እኔ ተውበት ማድረጌ መተዌ ለባሪያዎቼ በጣም ተውበት አድራጊ ነኝ። ተዋብ ማል ፈአል ነው ሚዛኑ። ናሁ የቀራችሁ ወይንም የሞካከራችሁ ደረሶች ልጆች ካላችሁ ፈአል በሚመዘንበት ጊዜ 12 ሚዛን አለው። ፈአላ፣ የፈአሉ፣ የፈአላን፣ ተፈአላን እያለ ይቆጥራል። ወደ 12 ሚዛን አለው። ሲገ ሙባለገ በፈአል ይመዘናል። ፈአል ይሄ ተዋብ ሲጋ ሙባለጋ ማለት በአማርኛ ቃል አጋኑ ማለት ነው። በጣም ተዋብ ነው አላህ ማለት ነው። በጣም የሚተው አንተ ብቻ አንዴ ተውበት አድርግ እንጂ ለጥፋትህና ለወንጀልህ አላህ ግን አንዴ ተውበት አድራጊ ብቻ አይደለም፣ በጣም ተውበት የሚያደርግ ነው። ምንም ሳያስቀር ተዋብ ማለት ሲጋ ሙባለጋ እነ ለዚነ ከፈሩ ወማቱ ወም ኩፋር አለ አላህ ሱብሓነሁ ወተዓላ። እነዚያ ኩፍር አምሯቸው ለሐቅና ለዲን ማፈንገጥ እጣ ፋንታቸው የሆነላቸው ሰዎች አለ አላህ ሱብሓነሁ ወተዓላ። እነዚህ ሰዎች እራሳቸው መክፈር ብቻም ሳይሆን እስከ ሞት ዕለታቸው ድረስ ላደረጉት ለሆኑት ለኩፍራቸው ቁጭትን አላህ ሳይወፍቃቸው ተውበትና እስትግፋርን ሳይወፍቃቸው በዛው ወማቱ ወም ኩፋር በዚሁ አይነት ባሪ እያሉ በኩፍር ሳይለወጡ ሳይስተካከሉ ተውበትና እስትግፋር ሳያደርጉ በዛው የሄዱና ያሸለቡ ኡላኢከ ዓለይህም ላዕነቱላህ ወልመላኢከቱ ወናሲ አጅማኢን ኻሊዲነ ፊያ እነዚህ ሰዎች ማለት የአላሁ ስብሓነ ወተዓላ ላዕና እርግማኔ የመላይኮቹም ምድር ላይ ያለ በአጠቃላይ ማለት ነው ወናሲ አጅማይን ማለት ነው። ካፍሩም ቢሆን አጃኢቡ ግን ኻሊዲነ ፊሃ አለ። እነሱ በሚወረወሩበት ጀሃነም ላይ ዘውታሪዎች ናቸዋል። ሁሌም ይኖሩበታል። ምንድን ነው በሌላ አያ የሚለው ላ ዩፈተሩ አንሁም ወሁም ፊህ ለደቂቃ እረፍት የላቸው እፈይታም የላቸው ወላሁም ዩንዘሩን ይላል። ችላም አይባሉም ይላል አላህ ሱብሓነሁ ወተዓላ። ገብተው እዛ ለደቂቃ ለሰኮንድ አዛባቸው ከፊፍ ሊሆን አይችልም፣ ቀለል ሊል አይችልም፣ ችላም ሊባልላቸው አይገባም ይላል አላህ ስብሐነሁ ወተዓላ። ወኢላሁኩም ኢላሁን ዋሂድ ሊመለክ የሚገባ ከሱ ጋር ባላንጣ ሊሆን የሚችል ማንም የሌለው አቻ ሊሆን አቻ የሌለው ጌታ ኻሊቁ ብቸኛ ራሱ ብቻ ነው። ላኢላሃ إلا هو الرحمن الرحيم النزل ولتون صفة يازا جيتا الله سبحانه وتعالى إن في خلق السماوات والأرض لا الله سبحانه وتعالى إن آية سيورد أهون من جمرون إن في خلق السماوات والأرض سبب علو سبب نزول علو آياته يوردتشيو مكانه እቺ የቁርአን አያት ስትወርድ ኩፋሩ ቁረይሾች መካ ላይ የነበሩት ለስሙ ለነቢዩ ዘመድ አዝማድ ተብዬዎች የሙሐመድ ጉዳይ በጣም ይገርማል ይሉ ነበረ። ያጅባል። ፈጣሪ ጌታ አላህ ብቸኛ እሱ ብቻ ነው ብሎ ሁሌ ዳዋ ያደርጋል፣ ሁሌ ያስተምራል። ወደዛ እንድናምንና እንድንከተለውም ሁሌ ያደርጋል። ግን አንድ ጌታ አላህ እሱ ባለው ውስጥ ቢካሄድ አንድ ፈጣሪ ለስንቱ ሊደርስ ይችላል? ምድር አለ፣ ሰማይ አለ፣ ባህር አለ፣ አየር አለ፣ የሰው ልጅ አለ፣ ሌላ ፍጡር አለ። ስንቱ ተቆጥሮ ይቻላል። ለዚህ ሁሉ አንድ አላህ አለ። አቅል እኮ የማይቀበል ነገር ነው መሐመድ እየተናገረ ያለው ይሉ ነበር። ለነዚህ ምላሽ እቺ አያት